ይህ ራዲዮ ነጋሽ የኢትዮጵያውያን ሙስሊሞች ድምፅ ነው። ከተማርኩባቸውና ካገለገልኩባቸው ሀገሮች ስለ አንዱ የተፈጥሮ ጉዳይ ያለውን የተለያየ አመለካከት አስገራሚ መስሎ ስለታየኝ በእያንዳንዱ ሀገር ያለውን ልዩነት በሕይወቴ ያገኘሁት አስገራሚ ተሞክሮ በመሆኑ ለአንባቢያን ለማካፈል እወዳለሁ። ግብጽ ለሰው ልጅ የማይቀረው የሞት ጽዋ ሲደርስ በግብጽ ሀገር ድንኳን ይተከልና ቅዱስ ቁርአን የሚቀራ ሸህ ከፍ ባለ ወንበር ላይ ቁጭ ብሎ በድምጽ ማጉያ ቁርአን እየቀራ ሀዘንተኛ ሲያዳምጥ የሚቀርብለት የቡና ግብዣ ስኳር የሌለው መሆን አለበት። የሀዘን ተካፋይነታቸውን የሚያሳዩት ይህንኑ ስኳር የሌለው መራራ ቡና በመቅመስ ነው። ጋና በሌላ በኩል ደግሞ በስራ ላይ በነበርኩበት ጊዜ አክራ ጋና ያየሁት አስተዛዘን የሙዚቃ ጓድ ይዘጋጅና ቢራ እየጠጡ ሃይ ላይፍ ዳንስ መደነስ ነው። ምክንያቱም የሰው ልጅ ከዚህ ዓለም በሞት መገላገል ከጭንቅና ከሀሳብ መገላገል ስለሆነ ቤተሰቦቹን ለማጽናናትና ሌላ ምንም ነገር እንዳልቀረበት በሚል ሁኔታ ቤተሰቦቹን ማጽናናትና ለሌላው ጎኑ የተኛ ሰው በሚል አነጋገር ቤተሰቦቹን ማስተዛዘን ነው። 俄罗斯。 አንድ ኢትዮጵያዊ ጋዜጠኛ ሞስኮ ራዲዮ ጣቢያ በሚያገለግልበት ጊዜ አንዲት ራሻዊት አግብቶ ነበር። የባለቤቱ እናት ከዚህ ዓለም በሞት በተለዩበት ጊዜ ለቅሶ ለመድረስ ሄጄ ከቀብር በኋላ ሟቺቱ ቤት የተዘጋጀውን ግብዣ ከቀባሪ ጋር ለመቅበስ ሲሄድ እንደተመለከትኩት አንድ ረዥም ጠረጴዛ ላይ ልዩ ልዩ ምግብና መጠጥ ተዘጋጅቶ ቀባሪው በሚመገብበት ጊዜ እያንዳንዱ ሰው ጽዋውን እያነሳ አጠር ያለች ንግግር ያደርጋል። ለምሳሌ ከፍ ብሎ ለተጠቀሰው ግብዣ ላይ እንዳለን አንዲት ሴትዮ ጽዋዋን ይዛ ብድግ ብላ የሚከተለውን አጭር ንግግር ታደርጋለች። እኔ እግዚአብሔር መኖሩን አለመኖሩን በእርግጥ አላውቅም፣ ግን ሟቿ ጥሩና በጎ አድራጊ መሆናቸውን በእርግጥ አውቃለሁ። እግዜር ካለ በቸርነቱ ይቀበላቸው፣ ከሌለ ደግሞ ለበጎ ስራቸው እንጠጣላቸው ስትል ሁሉም የያዘውን ዋንጫ ገልብጦ የቀረበለትን ምግብ ጎረስ ጎረስ ያደርጋል። በዚሁ አንጻር ደግሞ አንድ ሌላ ቀባሪ ብድግ ብሎ የሟቺቱን ስም ጠቅሶ ማን ነው ወይዘሮ እከሊት ሞቱ ያለው እርሳቸው አልሞቱም። የልጆቻቸውን ስም እየጠቀሰ ልጅ የወለደ አይሞትምና ለልጆቻቸው መልካም ጤና እንጠጣላቸው ሲል ሁሉም የያዘውን ዋንጫ ይገለብጣል። ምክንያቱም ፉት የሚባል ሻይና ቡና የመሳሰሉት ሙቅ መጠጥ ብቻ ናቸው። ሌላው መጠጥ ሁሉ እስከ መጨረሻው መገልበጥ ነው። ጽዋችሁን አንሱ ሲባል ከፍ ብሎ እንደተጠቀሰው ሁሉም የቀረበለትን መጠጥ ጨርሶ ይጠጣል። በዚህ ሁኔታ ሁለት ሶስት ሰዓት ከቀጠለ በኋላ መደምደሚያው የእራት ግብዣ ቀርቦ ሁሉም ከተመገበ በኋላ ወደ በየቤቱ ይመለሳል። ይህ ከፍ ብሎ የተጠቀሰው የአስተዛዘን ዘዴ የክርስቲያን ወገን የሚያደርገው የአስተዛዘን ስርዓት ነው። ኮሚኒስት የሆነው ወገን ግን ሬሳው ወደሚቃጠልበት የተወሰነ ቦታ ወስዶ ሬሳው ከተቃጠለ በኋላ ከአመዱ በትንሽ ዋንጫ ይዞ እቤት ወስዶ እንደ ማስታወሻ ያስቀምጣል። ሳውዲ አረቢያ በሳውዲ አረቢያ ሰው ሲሞት በአስቸኳይ መፈጸም ያለበት የቀብሩ ስነ ስርዓት ነው። ማታም ሆነ ቀን ሰላተል ጀናዛ ወይም ጸሎት ከተሰገደበት በኋላ በአስቸኳይ መቀበር አለበት። ለቅሶ መቀመጥ የተለመደ ቢሆኑም ለሟቹ ፋቲሃ መቅራት ያልተለመደ ነው። ለቅርብ ዘመዶቹ የአላህ ትዕግስት እንዲሰጣቸው ይለመናል። በሳውዲ አረቢያ የሚኖሩ አንዳንድ የየመን ተወላጆች ሀገራቸውም ሆነ ያሉበትም ሀገር ሰው ሲሞትባቸው ማታ ማታ ለሶስት ቀን ያህል የተወሰነ ቦታ ተሰብስበው ቁርአን ይቀራሉ። ከተምር ጋር ቡና አዘጋጅተው ለሚመጣ ሰው ያቀርባሉ። አስተዛዛኞቹ ወደ ቤታቸው ከመመለሳቸው በፊት የሟቹ የቅርብ ዘመዶች በተርታ ይቆሙና አላህ ትዕግስቱን ይስጣችሁ የሟቹንም ነፍስ ይማረው በማለት እየተሰናበተ ወደ የቤቱ ይመለሳል። ከፍ ብሎ እንደተጠቀሰው ለአንድ አይነት ለሰው ልጅ ከዚህ ዓለም መለየት ለሰው ልጅ አመለካከት የተለያየ መሆኑ የሚያስገርምና የሰው ልጅን ለማስተዛዘን ግማሹ ሲደንስ፣ ግማሹ ደግሞ በአስቸኳይ ለመገላገል ይጥራል። ሌላው ደግሞ የተለያዩ መጠጥና ምግብ ቀርቦለት የታየውን አስተያየት እየሰነዘረ ይመገባል። እንደ ግብጽ ያለው ሀገር ደግሞ ሊያስተዛዝን የሄደውን ሁሉ ስኳር የሌለው መራራ ቡና እያቀረቡ እንግዶቻቸውን ይሸኛል። ይገኛሉ። የራሽያን ኮሚኒስቶች ራሳቸውን በኤሌክትሪክ እያቃጠሉ አመዱን በትንሽ ዋንጫ ወስደው ለማስታወስ ግልጽ በሆነ ቦታ ያስቀምጣሉ። የሀገራችን ጥንት መኳንንቶች አልቃሽ ቤት በገንዘብ አስመጥተው የሟቹን ጀግንነት በጎ ስራ እያነሳች ልዩ ልዩ ግጥም እየገጠመች አስተዛዛኞቹን እንዲያለቅሱ ይደረግ ነበር። አሁንም አንዳንድ ሰዎች አልቃሽ ያመጣሉ።